السلام عليكم ورحمة الله وبركاته الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يا رب العالمين اليوم ان شاء الله تعالى نتدارس لساعة واحدة من كتاب بلوغ المرام من أدلة الأحكام رقم الحديث 100 و82 باذن الله باب ستره المصلي من يقرا المثنى فليتفضل مشكورا السلام عليكم ورحمه الله وبركاته السلام بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم باب سترة المصلي عن أبي جهيم عن أبي جهيم بن ابن الحارث رضي الله عنه قال قال رسول الله صلى الله عليه وسلم لو يعلم المرء بين يدي المصلي ماذا عليه من الإثم لكان أن أن يطيف أربعين خيرا خيرا له من أن يمر بين يديه متفق عليه واللفظ للبخاري ووقع في البزار من وجه آ... من وجه آخر أربعين خريفا <coughs> باب سترة المصلي ስለ ሰጋይ ሰውዬ መከላከያ ወይም መጋረጃ ስለማስቀመጡ ጉዳይ የሚገልጽና የሚያብራራ ምዕራፍ ይሆናል ሜዳ ላይ የሚሰግድ ሰው ፊትለፊቱ የሆነ መከላከያ ነገር ማስቀመጥ አለበት በሰጋጅ ፊት አልፎ መሄድ ክልክል ስለሚሆን ማለት ነው ያንን ካስቀመጠ በኋላ ከዛ በስተጀርባ የሚሄደው ችግር የለውም በሱና በመጋረጃው መካከል ማለፍ ግን ክልክል ይሆናልና ለሰውየውም ራሱን ማስከበር የሶላት ቦታውን ማስከበር ነው ላላፊውም ወንጀለኛ እንዳይሆን መከላከያ ነውና ሱትራቱል ሙሰሊ በመባል ይታወቃል ሱትራ የሚለው ቃል ምንም ይሁን ምን አንድ ነገር ከአንድ ነገር የሚጋርድና የሚከለክል ነገር የሚከፍል ነገር ሱትራ ይባላል ካይነማ አካል ልብስ ሊሆን ይችላል እንጨት ሊሆን ይችላል ድንጋይ ሊሆን ይችላል ቦይ ሊሆን ይችላል ከቋንቋ አንፃር ማለት ነው ሱትራቱል ሙሰሊ የሰጋጅ መጋረጃ ስንል ግን ማ يجعله المصلي امامه ሰጋጅ ሰው ፊትለፊቱ የሚያስቀምጠው لمنع المرور بين يديه ፊትለፊቱ አላፊን ለመከላከል የሚያስቀምጠው ነገር ሱትራቱል ሙሰሊ ይባላል እንጨት ሊሆን ይችላል ብረት ሊሆን ይችላል ችግር የለው እንግዲህ ሶላ ስንገባ አንድ ሰጋጅ ሶላ ሲገባ የሚያመሳጥረው አካል አለ ተብሏል ከማን ጋር የሚመሳጥረው ይሆን በይነ የደይ ረቢሂ ነው በጌታው ፊት ለፊት ነው የሚቀመጠው ዩናጂሂ አላህን የሚስጥር እያናገረ ማለት ነው ወይናዲህ ያ ረብ እያለው እየጠራው እንደቆመ ነው ስለዚህ ፊትለፊቱ አላፊ ሲያልፍ ይችን ያለችውን ግንኙነት ከፈጣሪ ጋር የምናደርጋትን ግንኙነት ይቆርጣል ይወሰውሳል ተሹሽ ያመጣል ስለዚህ በዚህ አልፎ የሚሄድ ሰው ፊት በሰጋጅ ፊት አልፎ የሚሄድ ሰው ወንጀሉ ከባድ ነው ቅጣት እንዳለበትም ወደፊት ያለው ሐዲስ ያመለክታል እንደውም የቅጣቱን መጠን ቢያቀው ኑሮ 40 አመት ቆሞ ሰግዶ እስከሚጨርስ ቢጠብቅ ይሻለው ይመስላል ነው 40 አመት ለዚህማ ተብሎ ወንጀሉ ከባድ ለመሆኑ በሰጋጅ ፊት አልፎ የሚሄድን ሰው መጋደል ይፈቀዳል ተብሏል መጋደል ለምን ታልፋለህ ብሎ ገፍትሮ ገደል መጣል ማለት ነው ይቻላል ወሰማሁ ነብዩ ሰለላሁ الله ወሰለም ሸይጣንን በሰጋጅ ፊት አልፎ የሚሄደውን ሰይጣን ብለውታል የሰውን ሶላት ሊቆጥ የሚታገል ሰይጣን ነው አሁንም እየሰገደ እያለ በፊት ለፊት አልፋለሁ ብሎ የሚታገል ሰው ከሰይጣን የተናነሰ አይደለም የሰው ሰይጣን ነው ማለት ነው እሺ መጋረጃ ነገር ማስቀመጡስ ዋጅብ ነው ሱና ነው የሚለውን ዑለማዎች ሱና ነው ነው የሚል ማስቀመጡ ሱና ነው ሱና ነው ነብዩ አለይሂ ሰላቱ ወሰለም ያለ መጋረጃ የሰገዱበት አጋጣሚም አለ ሚና ላይ ይመጣ ይሆናል ሐዲሱ ኢላ ገሪ ጂዳር ሰግደዋል ሚና ላይ ሚል ሐዲስ አለ የሰሂህ ቡኻሪ ያለ ሐዲስ ነው ሐዲሱ ነው ያ ሱና መሆን ያሳያል ነው ነገር ግን ማስቀመጡ ሱና ነው ሱናነቱ በተግባራቸውም በቃላታቸውም በተቅረራቸውም አይተው በማጽደቅም ያጸደቁ ሱና ነው ተብሏል ለሚያልፈው ሰውዬ ግን የሚያልፍ ሰውዬ ግን ማለፉ ወንጀል ነው ክልክል ነው حرام ነው ማለት ነው ምን ጥቅም አላት ልትሉ ትችላላችሁ እቺ መጋረጃዋ ምን ጥቅም አላት ወደሚለው ስንመጣ ያው እንደነገርኳችሁ በተግባርም በንግግርም አይተው በማጽደቅም የጸደቀ ሱና ከመሆኑ አንፃር ይሄንን ሱና ህያው ማድረጉ ራሱ አንድ ጥቅም ነው እሷን አስቀምጦ መስገድ ትክክለኛውን መንገድ መያዝ ማለት ነው ሁለተኛው አላፊ ሰው ሶላትን ይቆርጣል ከተባለ ከመቆረጥ ያድናል ማለት ነው አይ አጅሩን ይቀንሳል እንጂ ሶላቱ ሳይበላሽ አይቆርጠውም ግን አጅሩን ይቀንሳል ማለት ነው ከተባለም አጅሩ እንዳይቀንስብን ታደርጋለች ማለት ነው ለሚገርማችሁ መጋረጃ ፍለፍት ያስቀመጠ ሰው ቀልቡ ወደ ወደዝም አይወሳወስም ያለፈ አገደሙን አይመለከትም አይኑ እዛ ድረስ ብቻ መጋረጃው ድረስ ከዛ ወደ ኋላ ወደዛ ያለውን ብዙ ጊዜ አይመከተውምና በዛ የሚተላለፈውን ሰው አለማየቱ እይታው መገደቡ ራሱ ጥቅም ነው ይላል ስለዚህ የሶላቱን አስተሳሰብም እቅርብ ላይ ረሳም ማለት ነው እይታው አጠረ ቁጥር ፊክራው ሶላት ያለው ተፈክሩ ተደብሩ እየጨመረ ይመጣል ማለት ነው ሌላው ላላፊ ሰው ቦታ መተው ይገኛል አለዛኮ ወደዛ ለሁሉ መንገድ ፈቅ ብሎ ቋ ቢራምር ሰውየው ያው ወንጀለኛ እንዲያረጋዋል ማለት ነው <clears throat> ግን መጋረጃ ካስቀመጠ እቅርብ ነው የሚያስቀምጠው ስጁድ ከሚያደርግበት አካባቢ ነው የሚያስቀምጠው ከዛ በኋላ ማለፍ እንዲመች ያደርጋል እንዲቻል ያደርገዋል ስለዚህ አላፊው ወንጀል ላይ አይጥለውም ለሱም ጥሩ ነው የሚለው ነገር ያነሳሉ ቀጥታ ወደ ሐዲስ ንግባ عن ابي جهيم بن الحارث رضي الله عنه ابو جهيم ابن الحارث ከተባለው ተዘገበ انه قال السؤال قال رسول الله صلى الله عليه وسلم يا الله መልእክተኛ የሚቀጥለውን ተናግረዋል አለ لو يعلم المار بين يدي المصلي لو يعلم المار አላፊው ቢያቅ ኑሮ አያቅም እንጂ በይነ የደይል ሙሰሊ ማለት በሰጋጅ ፊት የሚያልፍ ሰው ቢያውቅ ኑሮ ማዳ عليه من الاثم ከወንጀል ምንድነው ያለበት የሚለውን ነገር ቢያቅ ኑሮ ለካነ አን يقف 40 40 ጊዜ መቆሙ የተሻለ ነበር ማን 40 ጊዜ መቆሙ خير ለሁ ለርሱ የተሻለ ነው ሚን አን የሙረ ከማለፍ በይነ የደይ ፊት ከማለፍ በይነ የደይ ፊት በሰጋጅ ፊት ከማለፍ 40 ጊዜ መቆሙ ለሱ የተሻለ ነው አለ 40 ቀን ነው 40 ደቂቃ ነው 40 ወር ነው 40 አመት ነው የተገለጸ ነገር የለም እዚህ ጋር متفقون عليه ቡኻሪና ሙስሊም የዘገቡት ነው አለ ወለፍዙ ለቡኻሪ ቅንብሩ የቡኻሪ ነው አለ ووقع في البزار አልበዛር በመባል ከሚታወቀው የሐዲስ ኪታብ ውስጥ ግን من وجه اخر በሌላ በኩል ባለ ዘገባ 40 ብሎ خريفን ጨምሯል 40 خريفا خريف ማለት ማለት ነው አመቱን ይከፋፍሉታል እኛ ብዙ ጊዜ ምን ከፍለው ምን ብለን ነው በጋና ክረምት ብለን ነው አረቦች ላይ ግን የተለያየ ይከፍሉታል በጋ ክረምት እንዲሁም ደግሞ የሆነ ቀዝቃዛ ሰዓት የሚባል ደግሞ አለ አላየሃል خريف ማለት ከአመቱ ወራት ውስጥ የተወሰኑ ወራቶች ናቸው ይላል ከሴፕቴምበር ቀጥሎ ማን ነው ወራቱ ሴፕቴምበር በፈረንጆች ቀጥሎ ኦክቶበር ቀጥሎ ኖቬምበር እሺ ቀጥሎ ዲሴምበር አይደል ከሴፕቴምበር 21 እስከ ዲሴምበር 21 ድረስ አራት ወር የሚሆነው ሶስት ይሄ ኸሪፍ ይባላል አራት ወር አዎ ለሶስት ይከፍሉታል 12 ወር ለሶስት ነው የሚከፍሉት ስለዚህ ከሴፕቴምበር 21 እስከ ዲሴምበር 21 ያለውን ምን ይሉታል ኸሪፍ ይሉታል ስለዚህ 40 የሚለው አልታወቀም ነበር ብያቸዋለሁ ኸሪፋን የሚለው ሲመጣ ግን በአመት አንዴ ነው የሚመጣው ኸሪፉ ስለዚህ 40 ማን ነው 40 አመት ማለት እንደሆነ ታወቀ ማለት ነው 40 አመት ማለት እንደሆነ ታወቀ 3 ሚልም አለ ሴፕቴምበር ኦክቶበር ኖቬምበር ዲሰምበር አራት ነው የምንሰጠው ኢንሻአላህ ስለዚህ ምን ይጥላቂ البعض واراده الكل የሚባል ነገር አለ ሶላት ለምሳሌ ሶላት የተባለችው ውስጧ ዱዓ ስላለባት ነው አንዳንዴ ሱብሃ ይላታል ወይ ሩኩዕ ረካዓት እንለዋለን ለምሳሌ ሩኩዕ ስላለበት ነው ሶላቱ ግን ብዙ ነገር ያለው ሶላት ውስጥ አሁንም አመቱ ውስጥ ኸሪፍ አለ ሽታ አለ ሶይፍ አለ ከዛ መካከል አንዱ ከተጠቀሰው ሙሉ አመት ነው የተፈለገው ማለት ነው 40 ኸሪፋ ከተባለ 40 ክረምት ካልኳችሁ 40 አመት መሆኑ ታውቃችሁ በሀገራችን አቆጣጠር طيب ስለዚህ በሰጋጅ ፊት ለፊት አልፎ የሚሄድ ሰው ያለውን የሚያስከትለውን ወንጀል አለማወቁ እንጂ ቢያቅ ኑሮ 40 አመት ጠብቆ ሰጋጁ ሲጨርስለት ማለፍን ይመርጥ ነበረ ለአምስት ደቂቃ ብሎ ሶላት አቋርጦ ከባድ ወንጀል ላይ ከመውደቅ ማለታቸው ነው طيب ያው ተፈራፍ ፊለፊቱ ማለፍ ነው አሁን የተባለው ሰውየው ቁጭ ብሏል ወደ ሰውየው ዙረን ብንሰግድ ሶላት ችግር አለው ይቀንሳል አይቀንስም ሰውየው ፊትለፊት ቢተኛ ቢጋደም ችግር የለውም አልፎ ከወዳ መጥቶ አልፎ የሚሄድ ከሆነ ነው ችግሩ አይሻ ረዲየላሁ አንሃ ነብዩ አለይሂ ሰላቱ ወሰለም ሲሰግዱ ሌሊት ፊትለፊታቸው ተኛ ነበረ ሱጁድ ማድረግ ያልበቃ ያለ ቦታው እግሬ ስለምዘረጋው እግሬን ቆንጠጥ ያረጉኛል ተሰበስባለሁኝ ሱጁዳቸውን አድርገው ይቃናሉ ብላለች ፊለፊት ተኛ እንደነበረ አስቀምጣለች ሶላቱ ቆረጣ አልተባለም እንደውም አሁን ወደፊት የመጣው ሐዲስ ይቅሩ ሴቶችን የሚያስቆጣ ሐዲስ አለ Κάτω. وعن عائشة رضي الله عنها قالت سئل رسول الله صلى الله عليه وسلم في غزوة تبوك عن سترة المصلي فقال مثل مؤخرة الرحل أخرجه مسلم طيب <clears throat> وعن عائشة كعائشة زقب رضي الله عنها أنها قالت قالت ما تزجبوا سئل النبي صلى الله عليه وسلم يا الله ملكتني تطيقنا في غزوة تبوك ተቡክ ዘመቻ ላይ ማለት ነው የተቡክ ዘመቻ የታወቀ ብዙ ታሪክ ያለው ዘመቻ ነው አንሱ ተራቲል ሙሰሊ ስለ ሰጋይ ሰውዬ መጋረጃ ተጠይቀው ምን ያክል ይሁን መጠኑ መጋረጃው እንዴት ያለ ነገር ነው የምናስቀምጠውስ ስፋቱ ርዝመቱስ ምን ያክል ነው ተብለው ተጠይቀው فقال አሉ مثل مؤخره الرحل ሙኽራቲ الرحل በማለት ተናግረዋል ረህል የሚለው ራው ፈትሃ ነው ሀው ሱኩን ነው ረህል ርጅል እንዳትሉት ግመሉ ከግመሉ ከላይ የሚቀመጥ ነገር አለ ኮርቻ እንለዋለን ለመጋረብ እንዲመች የሚቀመጥ ኩርም ይባላል ራህለ ኩርም ይባላል ቢዶሚል ካፍ ወስኩን ዋው ግመል ጠበቀ ሰው ካለ ያረባ ሰው ካለ ያውቃል ያው ግመሎች እንደምታቋሽዋቸው ከራቸው ላይ የሆነ መቀመጫ እንዲመች እሱን ያስቀምጡና እዛ ላይ ለእጅም ለምንም ያ ደግሞ እንዳይወርቅ ወደታች በጠፍር ወይም በገመድ ነገር ይታሰራል ግመሉ ጋር ማለት እንዳይለይ ያን ጊዜ እንደ ልብ መጋለብ ይቻላል ማለት ነው ስለዚህ ያቺ ምን ይዛት መቀመጫዋ ወይም እንዲያለ ኮረቻው እንዲያለ እሱን የሚያከል ነገር ፊለፊት ማስቀመጥ ማለት ነው ብለው በሚገባቸው ያው በደዊ ስለሆኑ ግመልጋ ኑሯቸው በሚገባቸው መሰሉላቸው ማለት ነው እንጂ ወላይ ሰሸጡ አን ይكون مثله نفسه ራሱ እንዲሆን አይደለም የተፈለገው እሱም ቢሆን ይችላል ሌላም ነገር ማስቀመጥ ነው አሁን በየመስጊዶቹ የምታዋቸው በተለይ አረብ ሀገር ያላችሁ መስጊድ ላይ ጣው ተጠርበው ባጭር ተደርገው መያዣው ተበጅቶላቸው መቀመጫው ተበጅቶላቸው ሁለተኛ ሶስተኛ ጀማ የሚሰግዱ ሰዎች የሚጠቀሙት ይሆናል ማለት ነው እና مثل مؤخره الرحل የኳርቻን የኋለኛውን ድግፍ ምን ይመስላል እሱን የመሰለ ነው አሉ العود الذي يكون في اخر الرحل يستند يستند اليه الراكب ጋላቢው የሚደገፈው ማለት ከኋላ በኩል ቢያንስ ያንድ ክንድ አንድ ሶስተኛ ይሆናል ሱሉሳይ አዝራ ሁለት እጅ ማለት ነው ያንድ ክንድ አብዛሃይ እንደ ማለት ነው طيب ስለዚህ ሰጋይ ሰውዬ ማስቀመጥ አለበት የሚያስቀምጠው ምን ምን ያክል ይሁን ለሚለው የኋላ ኮረቻ የሚያክል እሱን የመሰለ ነገር ያስቀምጥ ጥቅሙ علفه لا يزرزرنه راسه طيب قتلوا وعن سبرة بن معبد الجهيني رضي الله عنه قال قال رسول الله صلى الله عليه وسلم ليستتر أحدكم في الصلاة ولو بسهم أخرجه الحاكم ሰብራ ابن معبد አልጁሃኒ ነገዱ ቀቢላው ነው አልጁሃኒ ከሱ ተዘገበ ረዲየላሁ عنه ምን አለ قال قال رسول الله صلى الله عليه وسلم يا الله መልእክተኛ የሚቀጥለውን ተናግረዋል ሊየስተቲር ይደበቅ ወይም ይሸፈን አሐዱኩም አንዳችሁ في الصلاه ሶላት ውስጥ በሚሆንበት ሰዓት ወለው ቢሰም እንደው ሌላ ቢጠፋ የያዘውን አንካሴ ወይም ጦር በመቸከል በማቆም መጋረድ ያለት አላፊ አልፎ የሚሄድበትን ቦታ እና እሱ የሚሰግድበትን መገደብ አለበት ማለት ነው اخرجه الحاكم الحاكم የተባሉት የሐዲስ ዘጋቢ ዘግበውታል ነው ደረጃ ተል የሐዲሱ ደረጃ ሷሂህ ነው ችግር የለበትም ሊየስተትር ማለት ያው ጥሬ ቃሉ ይደበቅ ነው የምንለው ይሸፈን ነው ግን ማለት የተፈለገው ምንድነው ፊትለፊቱ የሆነ ነገር ያስቀምጥ ማለት ነው ሊየጃል አማመሁ ፊትለፊቱ ላይ የሆነ ነገር ያስቀምጥ ወለው ቢሰ ወለው ቢሰህም ሌላ እንኳን ቢጠፋ ጦሩን ያስቀምጠው ነው ሰህም ማለት عود دقيق من الخشب يجعل في طرفه نسل يرمى به عن القوس ቀስት ታውቃላችሁ ቀስት የገጠር ታቁ ከሆነ ወይም ጉምዞ ጉምዞች አሁን የሚጠቀሙት ማለት ነው ወፍ የሚያድኑበት ቀሱ ደጋን ይባላል ሴቶች ጥጥ የምታበጥሩበት ደጋን ይባላል ገመድ አለው ልክ እንደሱ የሚወጠር ነው እዛ ላይ የሚወረወረው ጦር ነው ጦር የተባለው አሁን እሱን ቢሆን ቸክሎ ይስገድ ማለት ነው ጫፉ ላይ የሆነ አንካሲ ነገር አለው ያ ነው ሁለት ስለት ያለው ጠፍጠፍ ያለ የሚቀመጥበት ነው እሱ ነው ያለን ነው አላየህ ሰጋይ ሰው ሶላቱ እንዳይጎልበት ወይም እንዳይበላሽበት ፊለፊቱ የሆነ ነገር ማስቀመጡ ተወዳጅነት አለው ምን ያክል የሚሆን ለሚለው ልክ እንደዋለኛ ኳርቻ ቀድር ይሆን ከዛ ባያንስ ይመረጣል ያ ከጠፋ ደግሞ ሰህም እንኳን ቢሆን መቀመጥ አለበት ቀጭ ነው ሰህም የሚባለው ጦር የሚባለው ቀጭ ነው በጣም ይሄን ነገር በጣም ጠብቀን መጠቀም እንዳለብን ነው በተለይ ሜዳ ላይ የሚሰግዱ ወይም መስጊድ ላይ ቢሆን ምህራቡ ሳይሆን ራቅ ብሎ ሜዳ ላይ መሃል ላይ የሚሰግዱ ማለት ነው እሱን መጠቀም አለባቸው ወይ ፊት ለፊታችን ምሰሶ መኖር አለበት ወይ ግድግዳ መኖር አለበት እሱ ከሌለ ደግሞ ይሄን መጠቀም አለበት ነው በተለይ ሜዳ ላይ የሚሰግድበትን ቦታና የማይጠቀመውን ቦታ ለመለየት የሚጠቀም ነው ይላል አሁን ሐዲሱ ዛሂሩ የሚያሳየው ከጠፋ ነው ወደ ጦር የምንሄደው እንጂ መቀመጥ ያለበት እንደ ኳርቻ ድጋፍ ያለ ነገር ነው መቀመጥ ያለበት ነው የሚያሳየው በየት አቅጣጫ ይቀመጥ ፊለፍዛ ያስቀምጥ ተባለ በቀኙ በግራው ፊልለፊት የሚለውን ነገር ያመጣሉ በቀኙ ጎን ፊልለፊት ቢያስቀምጠው ይመረጣል ይላሉ ዝሮ ዝሮ መከላከያ መሆኑን ሰው የሚያቀው መሆን አለበት ፉቃሃዎች እንግዲህ ቦይም ሜዳ ላይ ከሆነ ቦይ ከቀደደ እንደዛው ይታያል ይላሉ የሆነ ልብስ ነገር ካስቀመጠም እንደዛው ይበቃል የሚል ነገር ያመጣሉ አላየሃል የተቀመጠ ቃ ሳይሆን ሁን ተብሎ ሰው በዛ እንዳያልፍ መከላከያ መሆኑን እንዲረዱት ነው የሚፈለገው ነው በሉ አምጡ وعن أبي ذر رضي الله عنه قال قال رسول الله صلى الله عليه وسلم يقطع الصلاة رجل المسلم إذا لم يكن بيديه مثل مؤخرة الرحل المرأة والحمار والكلب الأسود الحديث وفي الكلب الأسود الشيطان شيطان أخرجه مسلم وله عن أبي هريرة رضي الله عنه نحو دون الكلب ولأبي داود والنسائي عن, عن ابن عباس نحو دون آخره وقيد المرأة بالحائض ايش وعن ابي ذر الغفاري رضي الله عنه انه قال قال رسول الله صلى الله عليه وسلم አቡ ዘር ታዋቂ ሱሐቢ ናቸው ቀደም ብለው ከሰለሙት አንዱና ቀድሞ በመስለማቸው አንዳንድ ነገሮች ያጋጠሟቸው ስቃይ ነገር ያጋጠማቸው ተደብድበው አደረ በደንብ በቁረሾች እጅ ያዳና ዳናቸው እንጂ እሳቸው ናቸው ምን አሉ ቃል ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የሚቀጥለውን ተናግረዋል አሉ يقطع صلاه الرجل المسلم ሙስሊም የሆነን ሰውዬ ሶላት ይቆርጠዋል አሉ ሙስሊም ያልሆነ ይሰግዳል እንዴ ያው መቼም የታወቀውን ነገር ማብራራት ነው የሚሆነው ይሄ እንጂ ካፊር ሶላት የለውም يقطع صلاه الرجل ካለ በቂ ነው የሰውየን ሶላት ይቆርጠዋል ያው ሙስሊም የሆነው ምንድነው የሚቆርጠው አልመርአቱ ሴት አልፋ ከሄደች ማለት ነው ወልሂማሩ አህያ ወልከልቡል አስወዱ ጥቁር ውሻ እነዚህ ነገሮች ሶስት ናቸው አይደል ሶስት ነገሮች በሰጋጅ ፊት ለፊት አልፈው ከሄዱ ሶላትን ይቆርጣሉ ይቆርጣሉ ማለት ነው አዎ ያሉ ዑለማዎች አሉ ሌሎች የለም አጅሩን ይቀንሳሉ ማለት ነው ብለው ተረጎማሉ ሁሉም ያስከዳል ያው ግን እነ ሼክ አልባኒ በላሽ አስገባት ሄደዋል አልሐዲስ ማት ሐዲስን መጨረሻው አንብበው ማለት ነው አንብቢው ማለት ነው وفيه እዛው ሐዲስ ላይ ذو አሁን ጨርሽው ወይም ጨረው ሐዲስ ላይ አልከልቡል አስወዱ ሸይጣን የሚል አለ ዙሃቡ ዘር ሐዲስ ላይ አልከልቡል አስወዱ ጥቁሩ ውሻ ሸይጣን ነው ወልከልቡል አስወዱ ስላለኮ ነው ለምን ጥቁር ተለየ ከቀዩ ከነጩ ጥቁሩ ምን ስለሆነ ነው የሚል ሲመስል ጊዜ አልከልቡል አስወዱ ሸይጣን መልሰጠባ ነው ሐዲሱ اخرجه مسلم امام مسلم ዘግበውታል وله لمسلم عن ابي هريره كابو هريره نحوه ይህን የመሰለ ሐዲስ አለ የትኛው የአቡ ዘርን ሐዲስ ማለት ነው ባይሆን ዱነል ከልቢ ከልብ የሚለው ሲቀር ከልብ የሚለው የለም ወል ከልቡ አስወድ የሚለው የለም ማለት ነው ولابي داود والنسائي ابو داود እና ነሳኢ በዘገቡት ደግሞ عن ابن عباس كعبد الله بن عباس نحوه ይህን የመሰለ ሐዲስ አሁንም አለ دون اخره የመጨረሻው ሲቀር ምን የሚለው አልከልብ ላሰሉ ሸይጣን የሚለው ማለት ነው እንደገና ተጨማሪ ወቀየደ المرأه يقطع صلاه الرجل المرأه የሚለው ላይ ቀየደ ማለት ወስኖታል ወይም ደግሞ አስሮታል ገድቦታል ማለት ነው بالحائض حائض ብሎ يقطع صلاه الرجل المرأه الحائض ብሎ ማለት ነው المرأه حائض ማለት ነው አቅም አዳም የደረሰች ሴት ማለት ነው ወራ ባላ ያለች ብቻ እንደመሰለችው አቅም አዳም የደረሰች ህፃን ያልሆነች ማለት ህፃን እስከሆነች አትቆርጥም ለማለት ነው ቀይድ ይባላል ይሄ እንግዲህ ሴት ሁሉ ሶላት ይቆርጣል የሚለው ልክ ነው አያችሁ አልተገደበም ፈረንጅ አልተባለ ሀበሻ አልተባለ አጭር ቀጭን አልተባለ ህፃን አልተባለ ትልቅ ሰው አልተባለ ሙጥለቅ ይባላል ልቅ የሆነ ሀዲስ ይባላል ይሄኛው ግን አሁን ኢብኑ አባስ በዘገቡት ሴትዮዋን ገድበዋታል ዘገባው ላይ ምን ብለው አቅም አዳም የደረሰ ብለው ለማለት ነው ግን ለምን እንግዲህ ለምን እንደምትቆርጡ እናንተም ተመራመሩ ለማንኛውም አይሻ ተቆጥተዋል እንደው ከብራሽ ብላ ሌላው ቢቀር እንደው ከውሻና ከአህያ ጋር መደባችሁን አይደል ብለዋል አይሻ እኛ ሴቶችን ከኒህ ጋር ከእንስሳም እንስሳ መርጣችሁ ቀላቀላችሁ መደባችሁን አብራችሁ እኮ ላይቅጡ ሶላተ الرجل المؤمن لله المحدث አለ ምንም አይቆርጥም የሰውየው ሶላት ምንም አይቆርጠውም ብለው ነብያችን ተናግረው እናንተ ግን እኛ ከመቁጠራችሁ ባሻገር ከውሻና ከእንትን ጋር መደባችሁን የሚል ነገር አላችሁ ያው መቼም የማይሰማው የለም ሁሉም ቢሆን ነካ ሲደረግ ይሰማል በጥቅሉ እንግዲህ ሐዲሱ ቃል በቃል ይሄን ይመስላል ደረጃው ሐዲሱ ያው ፍሬ ሐሳቡ ሰሂህ ነው ሐዲሱ ለምን ቡሁራ ላይ መከለ መከለም እያለ የሙስሊምም እያሉ እየጠቀሱ ነው ያሉት انه في مسلم دون الكلب وهام منه رحمه فانه موجود في مسلم بلفظ يقطع الصلاه المراه والحمار والكلب اه كلب የሚለው ነገር ሙስሊም ዘገባ ላይ የለም የሚለው ተሳስቶ ነው ሐጀር እያሉት ነው እንጂ አለ ሐዲስ ላይ ራሱ ሙስሊም ላይ አለ እያሉ ነው يقطع الصلاه المراه والحمار والكلب አለ ነው የሚሉት እሺ አማ ተቂዱ መራት بالحائض حائض ያለው ቀይድ ረጀሐል فرجح جمهور المحدثين انها موقوفه على ابن عباس ابن عباس የጨመራት እንጂ ነብያችን ተናግረዋታል የሚለው ነገር ሶሂህ ነገር የለም እያለ ነው የቅጧው ሶላተ ምን ማለት ነው ይቆርጠዋል ማለት ያበላሸዋል ማለት ነው ሒማር መቼም አልተረጉምላችሁም የታወቀ ነው حيوان داجن من الفصيله الخيليه ይላል የፈረስ ዘር የሆነ እንሰሳ ነው ይላል አረኞች ስትረጉም ለጭነት የሚጠቀሙት ነው የትራንስፖርት መገልገያ ነው ይያለ ነው ሴቷ ሂማራህ ትባላለች ወንዱ ሂማር ይባላል ብዙ አህዮች ሲሆን ምን ይባላሉ ሂማር ላንዱ ወንድ ሂማራህ ላንዷ ሴት አህያ ብዙ ሲሆኑስ ሁሙር ይባላሉ ወይም ሐሚር ይባላሉ ቁርአን የሚለው ሐሚር አይምለው والحمير ነው يتركبوها እና ሆሙርም አለ ሐሚርም አለ ሂማራ ለአንዷ ከሆነ ለብዙ ለሴቶቹ አህዮች ምን ይባላል ሐማኢር ነው የሚባሉት ሐማኢር طيب ውሻ ማለት ያው የታወቀ ነው ተናካሽ ነገር የሆነ እንስሳ ነው ይላል እሺ ለተናካሹ ወይም ለክፉ ነገር ሁሉ ምሳሌ ሆኖ ይገኛል ይሄ ውሻ ለከለ የተባለ ሰውየው ሰውየው ውሻ ከተባለ የውሻነት ባህሪ ያለበት ማለት ነው አያው ከልብ እንግዲህ አንድ ውሻ ነው ብዙ ሲሆን ኩሉብ ወይም ኪላብ ይባላሉ በአረበኛው አንድ ሴት ውሻ ስኮንሳ ምን ትባላለ ከልባህ ነው ምንላት ከልባህ ብዙ ከሆኑ ከልባት طيب يقطع يقطع صلاه الرجل المراه نرى مرور المراه ማለት ነው የሴትዮይቱ አልፎ መሄድ ይቆርጠዋል የውሻው አልፎ መሄድ ይቆርጠዋል የአህያው አልፎ መሄድ ይቆርጠዋል መርአህ بوزن تمره ይላል ተምራህ መርአህ መርእ ከሆነ ለወንድ ነው ምን ጠቀመው ወለኩል ምርኢን ማነው አንድ ምርእ የሚለው መርእ የሚለው ወንዱ ነው ሴት ከሆነች ሳትገባና መርአት ትባላለች ማለት ነው طيب امراه مراه መርተህ ማለት መርተህም ይባላሉ እንግዲህ ሶስታይ ቋንቋ አለው መርአ የሚለው ላይ ያለ ነው ችግር የለው አላ አይሐል እነዚህ ነገሮች ሶላትን ይቆርጣሉ ተብሏል አልመርአቱ ወልሂማሩ ወልከልቡ አስወዱ አልበሂሙ ምን ለሞላ ዘገባል በሂማ በጣም ጥቁረቱም በጣም ደማቅ ማለት ነው ስለዚህ እነ ወዱ አስወተትን في قبلته فلا يدره مر شيء من መጋረጃ ካስቀመጠ እነዚህ ቦን ከዛ በኋላ ቢሄዱ ችግር የለም ሊያነሱትራ መጋረጃው ነገር የመስገጃውን ቦታ ገድቦታልና ሶላቱ ተጠብቋል ከዛ ውጭ ያለፈው ምንም አያደርገውም አለዛ መጋረጃ ሳያደርግ እነዚህ አልፈው ከሄዱ ሶላቱን ይቆርጠዋል እዚህ ጋር ሶላቱን ይቆርጣል ያበላሻል ነው ብሎ የተረጎሙት ነው ማንኛውም ወንድ ግን ማለፍ የለበትም መጋረጃ ከሌለ ለምን ወንጀለኛ ስለሚሆን አላፊውም ማለት ነው እሺ በዚህ አካሄድ ሙሩር ሸይጣን ይብጥል ሶላተ ነው የሚያሳየው ወለከልቡል አስወር ሸይጣን ከተባለ እሱ ሶላት ያበላሻል ከተባለ ሸይጣን ማልፎ ከደ ሶላት ያበላሻል ማለት ነው ለምን ኢለቱ ቀጥ ፊል ከልብ አስወር እሱ ነውና ሸያጢን እንግዲህ ሸይጣኖች ማለት ያው እንደ ጅን የጅን አይነታቸው ባይሆን አረመኔዎች ናቸው ሸይጣን ኢብሊስ የሚባሉት አረመኔዎች ሲሆኑ ነው ጥሩዎቹና ሰለምቶች ሲሆኑ ጅን ይባላሉ ይላል ሲፈልጉ በሰው ሲፈልጉ በእንስሳ የመቀረጽ አቅምን አላህ Subhanahu Wa Ta'ala ሰጥቷቸዋል ሱብሃንአላህ ሌላው አንድ ሐዲስ አለ اذا سمعتم نهاق الحمير አህዮች ሲጮሁ ከሰማችሁ ምን በሉ ነው የተባለው አህያ ሲጮህ اعوذ بالله من الشيطان الرجيم እንላለን فتعوذ بالله من الشيطان فانها رات شيطانا ሰይጣን ስላዩ ነው አህዮች የሚጮሁ ተብሏል ወናዑዙ ቢላህ ቁርአን ላይ ምንላቸዋል ان انكر الاصوات لصوت الحمير ከድምጾች ሁሉ ዘግናኝና መጥፎ የሚባል ድምጽ ቢኖር ያህያ ድምጽ ነው እዛ አህያ ሶላት ይቆርጣል ማለትም ፈልሙሶሊ ሙዓረዱ ለነህቂህ المنكر ላስቀያሚው ጩኸቱ የተጋለጠ ነው ማለት ነው አያች ከሆነ ያው ሲያህላላ ደግሞ ደግሞ ደግሞ አስከታቶ ነው የሚጮኸው ስለዚህ ያን እስከሚጨርስ ሶላታችንን ሊያልቅ ይችላል እስከዛ የምንሰግደው ሶላት ራሱ አናቀውም ወስሶናል ማለት ነው ከልቡ ውሻው ኢማ አን يكون هو الشيطان جاء بصوره كلب ውሻ ሰይጣን ነው ብለውታል ሰይጣን ደግሞ ቂመተ ሸር ነው ወልፈሳድ የማበላሸት የተንኮለኛ የሰረኛ የመጨረሻ ደረጃ ነው ለዛ ነው አንድ ሁለተኛው ቆሻሻ ነጃሳ ስለሆነ ነጃሳ ስለሚያስከትል ነው ብሏል አውሮፓዎች እንዳይሰሙት እንጂ ነጃሳውን ለማስወገድ ደግሞ ተደጋግሞ በአፈር ተጨምሮ ካልታጠበ የማይጸዳ ቆሻሻ ስለሆነ ነው የሚሉም አሉ ጥቁሩ ደግሞ የበለጠ ይሆናል ጥቁር ነገር እኮ ብዙዎች አይወዱትም طيب على يحال ሶሩ የመዝሐብ ባለቤቶች ሙሩር በነይዲ ሙሰሊ ላይ ይብጥሉ ሶላተ ሶላትን አያበላሽም አልፎ የሚሄደው ሴትም ትሁን አህያም ይሁን ጥቁር ውሻም ይሁን ይላሉ ለምን ይሄ ሐዲስ ያበላሻል እያለ ስሏቸው አይ ሌላ ሐዲስ አለ ላ يقطع الصلاه شيء ሶላትን አንዳች ነገር አይቆርጠውም ባይሆን ወድረው መሰጧቱም አቅማችሁ በቻለ ምንም ማንም ነገር ምንም ነገር እንዳያቋርጣችሁ ተከላከሉ ነው የተባለው እ ሀዳይን ሐዲስ ምን የመጀመሪያውን ሐዲስ የሙስሊምን ሶላት ይቆርጠዋል የሚለው ምን እናድርገው ሲሏቸው ያው አጅሩ ይቀንሳል ማለት ነው ይበላሻል ለማለትማ ላይቅጡ ሶላት ሸውን ብለዋል طيب እንደገና ሌላ መረጃ ሲያመጡ ደግሞ لان زينب بنت ابي سلمة የአቡ ሰለማ ልጅ የሆነችው የነብያችን ሚስት ልጅ ማለት ነው ከኡሙ ሰለማም ተወለደው መረት በይነ የደይ ነብዩ ሰለላሁ ዐለይሂ ወሰለም ፈለም ተቅጧ ሶላተሁ ፊለፊታቸው አልፋ ነበር ሶላታቸውን አልቆረጠችባቸውምና ስለዚህ ሶላቱ አልቆረጥም ባይሆን አጅር ይቀንሳል ነው ብለው ተረጎሙት ሌላው ደግሞ አንድ የኢማሙ አህመድ የዘገቡት እና አቡ ዳውድ የዘገቡት ሐዲስ ያመጣሉ አታና ረሱላህ ሰለላሁ ዐለይሂ ወሰለም ወናህኑ ፊባዲያ ገጠር እያለ ነብያችን መጡ እና ሜዳ ላይ አሰገዱን ነብያችን በፊት ለፊታቸው መጋረጃ የሚባል ነገር አልነበረም የኛ የሆነች አህያና ውሻ እየተጨዋወቱ እየተቀላለዱ ፊት ለፊት አልፈው ነበር ያን እያዩ ነብዩ አለይሂ ሰላቱ ወሰለም ምንም ያሉት ነገር የለም ያሉት ነገር የለም ይሄ ሱራ ተበላሽቷል እንመልሰው አላሉም የሚልም ሐርስ በማምጣት አጅር ቀንሳል ነው እንጂ ብላሻል ሱራት መልስ አላሉምና ይበላሽም አሉ ሌላስ ሌላም ደግሞ ስለ ሰይጣን ተናገርታለ ነብያችን ሱራቱ ሲያሉ አንድ ጊዜ ወለ ሸይጣን አረዶ ለሁ ሰለላሁ ዐለይሂ ወሰለም እየሰገዱ እያለ ሰይጣን ፊት ለፊታቸው ተጋርጦባቸው ነበር ነብያችን አለይሂ ሰላቱ ወሰለም ስለዚህ ሶላታቸው መች መለሱ ሶላት ተበላሽታ ዛሬ ሰይጣን ተጋርጧ ፊት ለፊት ያላሉም ስለዚህ ሶላቱን ያበላሸዋል የሚለውን አንቀበልም አጅር ቀንሳል ከሆነ እንጂ ያሉ قال النووي جمهور العلماء من السلف والخلف على انه لا يبطل الصلاه مرور شيء ምንም ነገር ቢያልፍ ሶላቱ አይበላሽም የጀምሁሩ ዑለማ ማለት ነው አንድን ሰው ሶላት ሶላት መልስ ብለው አያዙም እኒህ ናርሶች ምን እናርጋቸው ሲሏቸው ጅምሁሮች ያው ነቅሰል አጅር ብቻ ነው አሉ ሐንበልያው መዝሐብ ቢሆን ኢለል ከልበል አስወድ ጥቁር ውሻ ሲቀር የተቀረውን ይስማማሉ ይላል እነሱ ጥቁር ውሻማ ሶላት ይቆርጣል أن المرأة والحمار أيضا يقطعانها ويفسدانها وهو مذهب الظاهرية في الثلاثة ظاهرية የሚባሉም አሉ ኢብኑ ሐዝምና ዳውዲ የሚባሉ አሉ እነሱ ሶስቱም ይቆርጣሉ ተብሏል ይቆርጣሉ ያበላሻሉ ያበላሻሉ ነው ሌላ ምንም ነገር የምንሰጠው ትርጉም የለም ይላሉ እንደውም ኢብኑ ሐዝምስ ጠበቅ አድርገው አልፈው ባይሄዱም ፊት ለፊቱ እንደው ጥቁር ሻካለ ሶላት ይበላሻ እስከማለት ሱብሃንአላህ እዚህ ጋር አንድ በደንብ አስተውሉ ሐዲሱን يقطع ሶላተ الرجل ያለ ሶላተ መርአትስ ቢሆን ሶላተ الرجل ሲሉ ሶላተ المرأة የሴት ሶላትስ ቢሆን ምን ይመስላችኋል ይቆረጣል አይቆረጥም የወንድን ሰው ሶላት እኒህ ነገሮች ካለፉ ይቆርጡታል ነው ያሉት ሴቶቹ ሳልፈው ቢሄዱ ሴቷ እየሰገደ ሴቷ ብታቋርጥ النساء يقطع مرور بعضهن صلاه بعضهن ይላሉ የከፊል ሴቶች በከፊል ሴቶች አቋርጠው መሄዳቸው አያበላሸውም وهو صريح حديث ابي ذر يا ابو ذر حديث صريح የሚያሳየው ምስል ነው ለምን يقطع صلاه الرجل مسلم ነው ያለው በወንድ ላይ ያሳጥሮታል ስለዚህ ሴት ሶላት ትቆርጣለች የተባለበት ምክንያቱም አንዱ ሴትና ሴት ይወሳወሳል እንዴ ሴቷ በወንድ ካለፈች ነው የሚወሰወሰው ሰውየው ስለዚህ ያ ነው ሶላት የሚያበላሸው እንጂ ሴት ለሴት ከሆነ አይቆርጥም የሚል ነገር እያመጣ ነው ይሄን ዛሬ ማየት ነው እንደገና ያኛው የብኑ አባስ ነው እንጂ ያው ሶሂህ አይደለም ብሎናል እንጂ አልሐኢድ ያለበት ማቅማዳም የደረሰችው ማለት ያው ተፈላጊ የምትሆነው እሷ ስለሆነ ብዙ ጊዜ ለዛ ይመስል ኢብኑ አባስ የጨመሩት ያንን ቃል አለዛ ማንኛውም ሴት አልተባለም ማለት ነው ትንሽ ከሆነች አታበላ አትቆርጥም ማለት ነው የሚያሳየው ظاهر كلام الاصحاب ان الصغيره التي لا يصدق عليها انها امراه لا تبطل الصلاه بمرورها وهو ظاهر الاخبار ትንሿ ልጅ ኢምራአት አትባልም ህፃን ነው የምትባለው እንጂ ኢምራአት የሚስያሚ ማይሰጣትምና እሷ ሱራት አትቆርጥም ማለትም ይጠቁማል ሸይጣን የሚለው ሻጧና ከሚለው ግስ የተወሰደ ነው ሸያጥን ወጅን የጅንም ሰይጣን አለው የሰውም ሰይጣን አለው ማለት ነው ሱብሃንአላህ ماشي قتلوا وعن أبي سعيد الخضري رضي الله عنه قال قال رسول الله صلى الله عليه وسلم إذا صلى أحدكم إلى شيء يستره من الناس فأراد أحد أن يجتاز بين يديه, بين يديه فليدفع فإن أبى فليقاتل فإنما هو شيطان متفق عليه وفي رواية فإن وفي رواية فإن معه القرين أبو سعيد الخضري ስራቸውን አላህ ይላቸውና ከሳቸው ተዘገበ ምን አሉ እሳቸው ነው ቃል ቃል ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የሚቀጥለውን ተናግረዋል አሉ ኢዛ ሶላ አሐዱኩም አንዳችሁ በሚሰግድ ሰዓት ኢላ ሸይን ወደ ሆነ ነገር በደንብ ተከታተሉት የሆነ ነገር አስቀምጦ ወደዛ ዙሮ እየሰገደ ባለበት የስሩ የሚከላከልለት ሚንና ሲማት ሚሙሩና ከሰዎች ማለፍ የሚከላከልለት የሆነ ነገር አስቀምጦ እየሰገደ እያለ ፈአራ አሐዱን አንድ ካሰበ አለ አንድ ሰው ማለት ነው አንየጅ ታዘማት ማለፍን ካሰበ በእኔ ፊት ለፊቱ ፈለይድፈሁ ይገፍትረው ማለት ነው ይገፍትረው ፈይናባ እምቢ ካለ ፈልዩቃቲልሁ ይጋደለው ሩህን ያውጣው ማለት ነው እዚህ ጋር ኃይል ይጠቀም ማለት ነው እንጂ ሩህን ያውጣው ማለት አይደለም ፈልዩቃቲልሁ ማለት فليدفعه بقوه በኃይልም ቢሆን ይከላከለው ማለት ነው በትንሹ ጥቅሻ ሰጥቶት ምልክት ሰጥቶት አትለፍ እያለ አልፍ ሄዳለሁ ካለ ይሄ ሰይጣን ነው ይጋደለው فإنما هو شيطان ተው እያሉት ምልክት እያሳዩት ኢሻራ እያሳዩት ካልተቀበለ ሐቂቃ ሰይጣን ነው ይሄ ለሰይጣን ደግሞ ያው ቦክስ ያስፈልገዋል ማለት ነው متفقون عليه وفي روايه በዛ ዘገባ فإن معه القرين ከዛ ሰውዬ ጋር የተቆራኘው ነገር አለ ቁራኛ ተቀለሰ ቁራኛ ይከፍተው ይላል ሰውየው ሰይጣን ያብሮኝ ያለው አካል አብሮት ጅን አለ አብሮት ሰይጣን አለ ማለት ነው ቀረነ معه الشيطان ማለት ነው ሰይጣን አብሮት አለ ቀሪን አለው ማለት فإن أبى እምቢ ካለ فليقاتله انما هو شيطان ለምንድነው በኃይል ይገፍትረው የተባለው ከተባለ لمشروعيه قتاله መጋደል ያበቃው ነገር ለመገፍተር ያበቃው ነገር የሰይጣን ባህል ስላለው ነው ሰይጣን አብሮት አለ አሉ طيب እንግዲህ የሚያሳየው ምንድነው መጀመሪያ ላይ አላፊ መጥቶ ሊያልፍብን ሲል አንደኛ መከልከል የምንችለው መጀመሪያ መከላከያ አስቀምጠን ከሆነ ነው አያችሁት ሐዲሱ ዛሂሩ የሚያሳየው اذا صلى احدكم الى شيء ነው የስትሩ ይሄን አስቀምጦ እየሰገደ ከሆነ ነው ካላስቀመጠ መከላከል አይችልም ወንጀለኛም ያደርገዋል ስለዚህ ወደ ሆነ እየሰገደ ከሆነ ማለት መከላከያ አስቀምጦ ከሆነ ምልክት ይስተው መጀመሪያ አላፊ ሲመጣ ጣቱ ወይም እጁን እንዲህ በማድረግ እንዳያልፍ ያድርገው እያሳየው እያለ እንደው አንዳንድ ሰው ዘሎም የሚያመልጥ አለ በተለይ ወደ ሐረም ዙሪያ ከባድ ነው እየከለከለው ምሽ አይልም ያንገ ወይም ደግሞ የማይገባው ገበሬ ይመጣልሃል ያን ጊዜ ገፍትረው ገፍትረው እያለ ነው ኃይል ተጠቀም ትችሉን ያክል ማለት ነው ይሄም የሆነበት ፈይነ ማሁል ቀሪና አብሮት የተቆራኘ ሰይጣን አለ ሰውዬ አለያ ምልክት እያሳዩት ገፍቶ አይመጣም ነበር ማለት ነው طيب ሙቃተላ لا يحل دم امرئ مسلم الا باحدى ثلاث من حديث ሙአል የአንድን ሰው ሩህ ማውጣት አይፈቀድም ከሶስት በአንዱ ካልሆነ በቀር ብሎ እዛ ላይ ዘርዝሯቸው የሚፈቀዱትን ይሄ ሶላት ያቋረጠ ሰው ይገደል የሚል እዛ ሐዲስ ላይ የለም ስለዚህ ፈልቃቲልሁ ማለት ትክክለኛ ትርጉሙ ይግደለው ይጋደለው ማለት ሳይሆን ጠበቅ ባለ መልኩ ይከላከለው ማለት ነው ያልንበት ይሄ ነው ሱብሃንአላህ اذا قام احدكم في الصلاه فلا يمسح الحصى فان الرحمه تواجهه የሚል ሐዲስ አለ ሱጁድ ስናደርግ አፈር ላይ ግንባራችን ላይ አፈር ይመጣል አይደል ያን አፈር አይበሰው ያችን አካባቢያችን አቧራዋን ረህማ እዝነት ትግጣጫታለችና ይላል ሌላው ደግሞ ለአቡ ዘር የተናገሩት ነብዩ አለይሂ ሰላም አትበስ ፊት ያለውን አቧራውን አትጥረገው ስገድበት ዝም ብለህ እንኩን ተፋይለን ደግሞ የግድ መጥረግ አለብኝ ካል ከአንድ ጊዜ ብቻ እንዲጠረግ አድርግ እንጂ ለማስተካከል ያክል እንዳይጎረብጥህ አለዛ አፈር ለማሸሽ አትሞክር ብለውታል ይላል ما رايته صلى الى عود او عمود او شجره الا جعله على حاجبه الايمن او الايسر መጋረጃ ሲያበጁ ደግሞ አብዛኝ ወይ በቀኝ በኩል ቅንድባቸው ወይ በግራ ቅንድባቸው በኩል የሚያስቀምጡ ብዙ ጊዜ ምን ነገርም ተዘግቧል ለማንኛውም አልፎ የሚሄድን ሰው በሚቻለው መጠን ቀስ ባለ ነገር ማስረዳት አለብን አልረዳን ካለ እስከ መገፍተር ድረስ እንጂ እንደርሳለን እንችላለን ነው ዳን ጠንቀቅ በሉ ያልገባው ገበሬ ገፍትራችሁ ዱላ እንዳይከተል ማለት ነው የገባው መሆን አለበት አለዛ ሶስት የምናቀብሻለው ነገር ይሆናል ያው ይወደዳል ነው እዛው ላይ እንደው አልፎበት እንዳይሄድ ጠንከር ባለ መልኩ እንኳን ቢከላከል ይችላል ለማለት እንጂ በማንኛውም ቦታ የምንሰራው ስራ ከምን አገኘው ጥቅም የበለጠ ጉዳት የሚያመጣ ኪሳራ የሚያመጣ ችግር የሚፈጥር ከሆነ መተው ያለብን አሁን መከላከላችን ሰውየው እንዳያልፍ ማድረጋችን ሶላቱ እንዳይቆረጥ ነው ብለናል ነገር ግን ከዛ የበለጠ ነፍስ የሚያስጠፋ ነገር ከመጣና ሶላት ላን የሚያብራሽ የበለጠ ከመጣ ግብ ግብ መጥቶ ምን ያደርጋል መከላከሉ አይሃል የመጋረጃ ጥቅሙ እንግዲህ ብዙ ነው ባረከላሁ ፊኩም እስኪ አንድ ሐዲስ ነው ሁለት ሐዲስ ቅሩና አ ሁለት ሐዲስ ነው ቀረው እንጨርሰው وعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إذا صلى أحدكم فليجعل تلقاء وجهه شيئا فإن لم يجد فلينصب عصا فإن لم يكن فليخط خطا ثم لا يضره من من مر بين يديه أخرجه أحمد وابن ماجه وصححه ابن حبان ابن حبان ولم ولم يصيب من زعم أنه مضطر بل هو حسن جزاك الله خيرا وعن ابي هريره روي عن ابي هريره مالتنا رضي الله عنه ان رسول الله صلى الله عليه وسلم قال የአላህ መልእክተኛ የሚቀጥለውን ተናግረዋል ማለት ተዘግቧል ኢዳ ሶላ አሐዱኩም አንዳችሁ በሰገደ ጊዜ فليجعل ያስቀምጥ تلقاء ወጂ في اللفيتو የሆነ ነገር ማለት ነው ሸይ የሚለው ነኪራ ይሉታል ዑለማዎች ወነኪራ يعم ይላሉ ማለት ያልታወቀ ነገር ያልታወቀ ነገር ሲሆን ደግሞ ሁሉ ነገር ያጠቃልላል እንጨት ይሁን ብረት ይሁን ምን ይሁን እንደው የሚለው አይገደብም ማለት ነው ምን አላችሁ የሚበላ ነገር ቢበላ ለምሳሌ የለም ምንም ምንም የለም የሚባለው ምንም ማለት ነው የጥሬ ዘር የለ የእንጀራ ዘር የለ የኹብዝ ዘር የለ ለማለት ነው ሁሉንም ለመጠቅለል እና ፈለጃል ያድርግ ትልቃ ወጂ ፍለፍት ያስቀምጥ ሸያን የሆነ ነገር ፈይል ለምን ካላገኝስ የሚቀመጥ ነገር ፈለን ሲባሳ ቀድም እንዳልነው ጦር ነገር ይትከልማ ነው ፈለንስብ ያቁም ማለት ነው አሷ ዘንግ ነገር ማለት ነው ፈይል ይኩን ዘንግ ከለለ ሰውየው አሁን አሁን ዱላ ቀርቶ ፈለኹጥ ኸጥን የሆነ ቦይ ነገር ቀደድ ያድርግ ያም ሜዳ ከሆነ አሸዋ ከሆነ ነው ثم لا يضره ከዛ ችግር አያደርስበትም መመረ ያለፈ በእኔ ሄደ ፊት ለፊቱ ያለፈው ነገር ምንም አያመጣበትም መቼ ምልክት መጋረጃ ካስቀመጠ ማለት ነው ካላስቀመጠስ ችግር አለ اخرجه احمد بن ماجه ሁለቱም ዘግበውታል وصححه ابن حبان ابن حبان حارسን አድንቀውታል ጥሩ ነው ብለውታል አሉ ወለም ይስብ አሉ ابن حجر የቡሉጉ ባለቤት ናቸው ወለም ይስብ የሚሉት አላገኘም እውነት አልተናገረም አሉ መንዛመ የተከራከረ انه አይል ሐዲስ ይሄ ሐዲስ ሙድጠሪቡን የተምታታ ነው ሐዲሱ ሙጥጠሪባት ያው ዙሮ ضعيف የሚያደርገው የተምታታ ማለት ነው የሚጋጭ እርስ በርሱ የሚጋጭ ማለት እና እርስ በርሱ ራሱ ሐዲሱ ይጋጫል ብለው ሐዲስን ለማዳከም የሞከሩ ሰዎች እውነት አባባልን አልተገጠሙም ወይም አላገኙም ማለት በልሆ ሐሰኑን በእርግጥ ይሄ ሐዲስ ጥሩ ሐዲስ ነው ሐሰን ነው ሐሰን ደረጃ ይደርሳል ሙጥሪብ አይደለም ማለት ነው فلينصب اي يرفع ويقيمك ያቁም ያስተካከል ማለት ነው አሷ አሷዋኒ ለአንዱ አሷ ለሁለቱ አሷዋን ይባላል አለ طيب እሱ ካልተገኘ ደግሞ فليخط خطا يخط خط ማተው ረሰመ علامه የሆነ ምልክት ያስቀምጥ ስዕል ያስቀምጥ ማለት ነው ላይ خط የሚለው خطوط ለብዙ ሲሆን አየር መንገዶች خطوط ይባላል በነገራችን ላይ ያው ዜብራ እንደምታው እንደ ዜብራ ያለ ቀለም ያለው خطوط ይባላል خط على الارض بمعنى اعلم علامه ምልክት ነገር አስቀመጠ ለማለት ነው እና የተፈለገው ሰጋጁ ፊት ለፊት ላይ አግድሙ እንደ ዜብራ ምልክት ያስቀምጥ ማለት ነው እንግዲህ ዘንግ ያስቀምጥ የሆነ ነገር ያስቀምጥ የምንለው ሚህራብ ከለለው ፊት ለፊቱ ምሰሶ ከለለው እግግዳ ከሌለው ማለታችን ነው እሱ ካለ ይሁን ያሰለም ተባ ቀጥሉ ነው وعن أبي سعيد الخضري رضي الله عنه تعالى عنه قال قال رسول الله صلى الله عليه وسلم لا يقطع الصلاة شيء ودعوا ما استطعتم أخرجه أبو داود وفي سند وفي سنده ضعف طيب أبو سعيد الخضري كساتشو تزقبه رضي الله عنه أنه قال آلو مالس ቃለ ረሱላህ ሰለላሁ ዐለይሂ ወሰለም ያአላህ መልእክተኛ አሉ ምን አሉ ላይቅጡ ሶላተ ሶላትን አይቆርጥም ሸይኡን አንዳች ነገር አይቆርጥም አሉ አንዳች ነገር አይቆርጥም ማለት ያበላሸውም ወድራኡ ተከላከሉ መስተጧቱም አቅማችሁ በቻለ ልክ <clears throat> ማለት ቀሳቀስ ንገሩት ከዛ ጠንከር በሉ ከዛም ሊወ ጠንከር ያያችሁ እንዲያልፍ አድርጉት ማለት መስተጧቱ ማለት እንደው በጥቅሻ እየቻል ግድ መገፍተር የለብንም ማለት ነው መሰጧቱን ማለት አቅማችሁ በቻለ እያያችሁ እያያችሁ እየለካችሁ ማለት ነው طيب እያያችሁ እየለካችሁ አቅማችሁ በቻለ ልክ ለመከላከል ሞክሩ واخرجه ابو داود وفي سنده ضعف ድክመት አለበት ዘገባው ላይ ያለ ነው ስለዚህ ከፊሎቹ ضعيف ነው ቦታ ሐዲሱን ሙጃሊድ ኢብኑ ሰዒድ የሚባል ሐዲስን ሸምድዶ የመያዝ አቅም የሌለው ሰውዬ ተገንቶበታልና ነው ይላሉ ወይም ደግሞ አንዳንዴ መርፉ አጉ ይዘግበዋል አንዳንዴ ደግሞ መውቁፍ አጉ ይዘግበዋል ስለዚህ መውቁፍነቱ ሶሂህ ይመስላል እንደገና ሸጥር አልአወል የሐዲሱ የመጀመሪያው ضعيف መሆኑ ጋራ يعارض الحديث الصحيح قدم يقطع الصلاه الرجل ማን ነው አልመራቱ አልከልቡ والحمار ብለን ነበር እዚህ ደግሞ ላይ يقطع الصلاه شيء የሚለው የዛ ተቃራኒ ሆኗል ይሄም ራሱ ሙጠርብነትን ያሳያል ስለዚህ ነው ሁለተኛው ደግሞ ወድረው መሰጧቱም የሚለው ደግሞ ትክክለኛ አባባል ነው መከላከል ካለብን የምንከላከለው አቅማችን በቻለ ከያየን ነው ማለት ነው اذا صلى احدكم الى شيء يستره من الناس فاراد احد ان يجتاز بين يدفعه فإن ابى فليقاتله فانما هو شيطان የሚለው ራሱ ይሄን የሚያመላክተው ደረጃ በደረጃ መሆን አለበት ነው ይያል ነው እሺ አላይ ሐል لا يقطع الصلاه شيء ዑለማዎች ምንድን የሚሉት ይሄ አም ነው ሐዲሱ ምንም ነገር ሶላት አይቆርጠውም ተብሎ ነበረ ከዚህ ግን የተከሰሰ አለ ምን ቅድም ያልነው አልመራቱ ወልሂማሩ ወልከልቡ እነዚህስ ይቆርጣሉ እንደ ማለት ነው ስለዚህ እነሱ ይቆርጣሉ ሌላው አይቆርጥም ማለት ነው ይላሉ ላይቆርጡ ሶላተ ሸውን هذا عام مخصوص بالامور الثلاثه التي مرت في حديث ابي ذر ምንም ሶላት አይቆርጥም ነው ሁሉን ማስገብቶት ነበረ ከዛ መካከል ግን ኒሶሱስ ይቆርጣሉ እንደ ማለት ነውና ሐዲሱ አይጋጭም የሚለው ነው ምን ነው ኢንሻአላህ هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين